ባለፈው ሳምንት በእኛ ድራማ ዛሬ ትምህርት ቤት መሄዱ ይቅርብሽ ይሆን እንዴ? ደህና ነኝማ፣ እየሄዳለሁ። በኋላ ደግሞ ከጓደኞች ጋር የዘፈን ልምምድ አለብኝ። ሳራ፣ ይሄ ሙዚቃ የምትይው ነገር መቆም አለበት። ወይኔ የቆዳ ንግድ ኤግዚቢሽን እዚህ ከተማ ውስጥ ሊደረግ ነው። ደስ አይልም? በአሁኑ አመት ማንዘፋኝ ይመጣ ይሆን እንዴ? ትቸራየል አባትሽ እናንተ ትምህርት ቤት ማስተማር መጀመሪያን አልነገሩሽም እንዴ? ዛሬ ስራ ጀምራለሁ። ወይዘሮ አሰለፈች፣ እሙዬ ድጋሚ ተጎድታ እዚህ ላይ አልፈልግም። ምን ማለት እንደሆነ ገብቶታል አይደል? አዎ ዶክተር። በዚህ አጋጣሚ ለጥቂት ወራት አዲስ አበባ ለስልጠና እንደምሄድ ላሳውቃችሁ እፈልጋለሁ። እስክመለስ በእኔ ቦታ መምህር ሽብሩ ዳይሬክተር ሆኖ ትምህርት ቤቱን ያስተዳድራል። በጣም ጎበዝ ልጅ ነች ሳራ። የፍቅር ጓደኛ ነሽ እንዴ? ቲቸር አየለ፣ እየመሸብኝ ነው፣ ወደ ቤት ልሂድ። ገና ሳት ሳትመጪ ልትሄጂ? በቃ እንዳውም ተወስኗል፣ ትቆያለሽ። ሳራ። አቤት አባዬ። ካየለ ጋር ጥናትሽ ጥሩ እየሄደ መሆኑን ሰምቻለሁ። አዎ አባዬ፣ ጥሩ ነው። የተማሪዎች ደብተር ማረም አሁንም እየረዳሹ ነው? ካለፈው ሳምንት ወዲህ አልረዳሁትም። ለምን? በዚህ ሳምንት ብዙ የቤት ስራ ነበረብኝ። ማረሙ ደግሞ ብዙ ጊዜ ይፈጃል። ጊዜሽን በደንብ አቅደሽ ከተጠቀምሽ ማረም አያቅትሽም። አየለ ማረሙ ለትምህርትሽ እንደሚረዳሽ ነግሮኛል። ጋሽ ፍቃድ ይኸው ምሳቀው እንኩ። ቁጭ አድርጊው ዙሪያሽ። ከአየለ ጋር ዛሬ ማታ እንገናኛለን። ጊዜሽን አመቻችተሽ ማረሙን እንደምትረጂው ነግረዋለሁ። እሺ። ግን አባዬ እሺ በቃ እሙዬ፣ ቁርስ እኮ ደርሷል። ምን እየሰራሽ ነው? እየመጣው ነው ማ እያጠናው እኮ ነበር። ዛሬ የቲቸር አየለ ፈተና አለብን። ይሄን ጥናት ተያይዘሻል። <laughs> በጣም የምወደው ትምህርት ስለሆነ ጥሩ ውጤት ማምጣት ፈልጋለሁ። ጎበዝ እኮ ነሽ የኔ ልጅ እማዬ። ከተማችን ውስጥ እኮ የንግድ ኤግዚቢሽን ሊዘጋጅ ነው። ማን ዘፋኝ እንደሚኖር ለማየት እንዴት እንደጓጓ ጠይቅኝ። እውነት ለመናገር ባለፈው የተደረገ ጊዜም ለሙዚቃ ዝግጅቱ ነበር የጓጓሁት። በፍቅር መካከል ስኬቴን እያየው ብወድቅ የሚያነሳኝ ሰው አለኝ ይላለው። እስኪ እንደጋገፍ ፍቅር ያምርብናል፣ ተባብረው ያበጁት መሽቀላል ይሆናል። ከአንድ ብርቱ ሁለት መድኃኒቱ ሲሆን ያምራል እንዲህ ነው ውበቱ ያውሏችን ሳቅና ጨዋታ በልባችን አለው ልዩ ቦታ። ሰየኔ ልጅ ወርቅ የሆነ ድምፅ እኮ ነው ያለሽ። ቀሚስሽ ደግሞ ምንድን ነው የሆነው? የኔን ቀሚስ መሲ አክስቴ ጋር ልታደርስ ስቴ ተሳስቶ ይዛ ሳትሄድ አትቀርም። ብፈልግ ብፈልግ አጣሁት። ይህ እሷ ቀሚስ ነው። እንግዲያው አሁኑኑ ለሙሉ እንደውላታለን እንጂ እንደዚህ ያለ ጠባቃ ቀሚስማ ለብሰሽ ትምህርት ቤት አትሄጅም። ይህማ ደውዬ ነበርኩ እኮ ግን መሰረት ትምህርት ቤት ሄዳለች አለችኝ። ወይ ጉድ! እስቲ ትንሽ ወደ ታች ጎትችው። ከዚህ በላይ መርዘም አይችልም። መቼም ከቅድሙ ይሻላል። ጥብቅ አድርጎ ነው የያዘኝ። እንግዲህ ምን ይደረግ። በይ ብቻ ለዛሬ ለብሰሽው ሂጂ። አሁን ቁጭ ቤና ቁርስሽን ብይ። እሺ ማዬ። ቤቱ እንዲጨር ሲል ደስ አይለኝ። አይዞሽ እማዬ፣ መሲ ከትምህርት ቤት ስትመጣ በኋላ ቤቱን አንድ ላይ ሞቅ ነው የምናደርገው። እሺ? እንደዛ ማለት እኮ አይደለም። እና ምን ማለትሽ ነው? አሁን አይንሽን በደንብ ተሽሎሽ የለ? አዎ ተሽሎኛል። እንግዲያው አባትሽ መለስ። ለምን እማዬ? የቤቱ አባወራ አይደለ እንዴ? እና እማዬ እንድንሰቃይ ነው የምትፈልጊው? እኛ ስናናድደው እኮ ነው እንደዛ የሚያደርገው። በአሁኑ ተመልሶ ሲመጣ እንዳይናደድ በደንብ ከጣርን ምንም አይፈጠርም። እማ እኛ ምንም ብናደርግ ምንም እሱ መቼም አይቀየርም። እንደዚህ አይነት ጠመማ አስተሳሰብ ደግሞ ከየት ነው ያመጣሽው? እውነቴን እኮ ነው እማ። ችግር ያለው ከእኛ ሳይሆን ከራሱ ባህሪ ነው። ሙዬ፣ ስለ አባትሽ እንደዚህ ስታወሪ መስማት አልፈልግም። ሁሌ አንቺ ጥፋቱን የምትሸፍኝለት እማ ምንም አይቀየርም። እንግዲህ ዝም በይ። ቤሳ ቤስቴ አባታችሁ ካልመጣ እኔ ምኔን ላበላችሁ ነው? ወይ ስራ የለኝ ወይ ያጠራቀምኩት ጥሪት። እማ ገንዘብ ከሆነ ችግሩ እንበደራለን። ሜላትን ብጠይቃት ታበድረኛለች። አባቷ እኮ ስለኛ ያውቃሉ። ምን አልሽ? ያለን ውርደት ሳይበቃን ደግሞ ተመጽዋች ተብለን የባሰ ውርደት ውስጥ ልንገባ ነው። አሁን አባትሽ ባለመኖሩ እንኳን የስንት ሰው አፍ ውስጥ ነው የገባ ነው። ገበያ ስሄድ ሰው እንዴት እንደሚጠቋቆምብኝ እኳ አታውቂም። ሰው ስለሚለው ምን ጨነቀሽ? ቆይ የፈለጉትን ይበሉ። አባዬ ተመልሶ እንደ በፊታችን እየተሳቀቀን ከምንኖር እነሱ ያወሩ እኛ በሰላም ብንኖር ይሻላል። በቃ አሁን ዝም በይ። እውነት ነው እኮ እምልሽ እማዬ፣ አባዬ ተመልሶ ከመጣ ከዚህ ቤት ጥዬልሽ ነው መጣፍ። የማይመስል ነገር አታውሪ። ጠፍተሽ የት ልትሄጂ ነው? ምንስ ልትበይ ነው? ከፋም ለማም ያለንሽ እኛ ቤተሰቦችሽ ነን። ዛሬ ሽማግሌዎቹ ጋር ሄጄ ይሁን የሚሉኝ ከሆነ ጋሻው እንዲመለስ እልክበታለሁ። ናችሁ? እንዴት ነሽ ለምለም? ለምለም እኔ አላምንም። ዛሬም በጊዜ ደረሽ። እንዴት ነው ሰሞኑን? የድሮ ለምለም የት ሄደች? <laughs> ደህና ደርሽ ማለት አይቀድምም ይላት። እናንተ የኤግዚቢሽኑ መምጣት ከተማችሁን አዲስ አበባ አዲስ አበባ ሊያሸትትላችሁ ነው። <laughs> እኔ ግን መሄድ የሚፈቀድልኝ አይመስለኝም። ከእናትሽም ጋር ቢሆን እርግጠኛ ነኝ እሳቸው ይሄዳሉ። ምናልባት ለምለም ግን እናትሽ እንዴት ናቸው? ባክሽ ማታ ኃይለኛ ሳል ይዟት ስጨነቅ ነው ያደርኩት። ጠዋት ላይ ግን ድጋሚ በራሷ መቀመጥ ቻለች። ቶሎ አዲስ አበባ ሄዳ መታከም አለባት። አባዬ ማሳከሚያ ገንዘቡን ስድስት ወር በማይሞላ ጊዜ ውስጥ እናገኛለን ብሎ ያስባል። ወይኔ በእናትሽ በቀን ናቸው። ደህና አደራችሁ። እንዴት ነሽ እሙዬ? ለዛሬ ፈተና ተዘጋጀሽ? አዎ፣ ግን እማዬ አባቴ ወደ ቤት እንዲመለስ ልታደርግ ነው እባክሽ አሁን ሀሳቤ ሁሉ አባዬ ተመልሶ ሲመጣ እንዴት እንደምንሆን ማን ያውቃል? ተሻሽሎ ይመጡ ይሆናል። ወይ ሳርዬ፣ ምንም ለውጥ አይኖርም ባክሽ። ደህና ውጤት እየተሻሻለ ነበር። ቤት ውስጥ ይህን ሁሉ ጭንቀት እያለብኝ እንዴት መማር እችላለሁ? ወይ አንድ ፊቱን ትምህርቱን ብተው ነው የሚሻለው። ይሄማ የማየውን ነገር ነው። ሌላ ቢቀር እኛን ሁሌ ታገኝን የለ እኛ ደግሞ ሁልጊዜ ያለንልሽ። አውቃለሁ ለሊ። ተማሪዎች ቆይ ቆይ ቆይ በኋላ እናወራለን። አጥር ላይ መገተር እኔ ዳይሬክተር ሆኜ የሚፈቀድ አይደለም። እሙዬ። አቤት። ይህን ቀሚስ ብለሽ ነው ለብሰሽ የመጣሽው? እህቴ ተሳስታ እኔን ለብሳ ሄዳ ነው። ይህ የእሷ ቀሚስ ነው። ቅያሬ የለሽም? የለኝም ቲቸር። አሁን teacher አይደለሁም፣ ዳይሬክተር ሽብሩ ነኝ። እሺ፣ ይቅርታ ዳይሬክተር ሽብሩ። ማንተጋፍቶትና በቀለ ወደዚህ ነው። አቤት teacher ሽብሩ፣ ስንቴ ልንገራችሁ teacher አይደለም፣ ዳይሬክተር ዳይሬክተር ሽብሩ። እሺ ዳይሬክተር ሽብሩ፣ ሁለታችሁንም አለቃ አድርጌ ሾሜያችኋለሁ። እሺ ከነገ ጀምሮ ተማሪዎች ዩኒፎርማቸውን በትክክል ለብሰው እንደሚመጡ ታረጋግጣላችሁ። እሺ እሺ። አያችሁት፣ ለምሳሌ እሙዬ እንዳደረገችው አይነት ቀሚስ ለብሶ የሚመጣት ተማሪ አይገባም። እሺ እሺ። teacher ሽብሩ ማለቴ ዳይሬክተር ሽብሩ፣ አሁን ከክፍል አታርፉ፣ ቶሎ ሂዱ። እሺ ዳይሬክተር ሽብሩ ከዛሬ ወዲህ እያንዳንድሽ የምንልሽን ማድረግ ይኖርብሻል። ሲያምር ይቅርሽ፣ አለበለዚያ ለዳይሬክተር ሽብሩ ነው የምናገረው። አችሙዬ ነገ በሥነ ስርዓት ዩኒፎርም ለብሰሽ ብትመጪ ይሻልሻል። በቀለ፣ ዛሬ ለአንተ ተልካሻ ወሬ ትዕግስት የለኝም። እሺ ማንቲ፣ አንዳንድ ጊዜ የዚህን ልጅ አፍ ማዘጋት አትችልም። ብችል እንዴት ደስ ባለኝ። ጸጥታውንና ሰላሙን አስቢ። እሙዬ፣ ምን እያደረግሽ እንደሆነ ገብቶኛል። ከጓደኛዬ ጋር ልታጣዪኝ ነው አይደል? አያት ባንዴ እሙዬ፣ ምንድን ነው የሚሰማኝ? የሆነ የቢንቢ ድምፅ። አንተ ማንቲ፣ አሁንም ተደገመ። ሰማሽ? በአንተ ቤት ቀልደህ ሞተሃል። ይህን ቢንቢ ጨፍልቄ ልገለው። አንተ ከኔ ጋር መጣላት አምሮሃል መሰል ብዙ ተሳፍእንዴ ይቅርታ ጠይቀኝና ሲጥ ነው ማድረግ። በቀላ ልቀቀው እንጂ ይቅርታ እስከሚጠይቀኝ አለቀው። እሺ ያው ይቅርታ በቀላ ደግሞ አንዳንዴ ታበዛዋለሽ። ይጀለሶች እንዴ ታንኩ ያየሁት ማንቲ ነው እንዴ? አዎ፣ ከእኔ ጋር ሲሳፈጥ ዋጋውን አገኘ። አንቺም ከተሳፈጥሽኝ አይቀርልሽ። ልቀቂው፣ እኔ ይቅርታ አልፈልግም። እርግጠኛ ነው አድርጌ ልጨምቀው ነው። ዛሬ ፈቃድሽ እንደምስጥሽ ባቲ እባክህ ሳምንቱ ሙሉ እንደዚህ የሚያዝናናኝ ነገር አልነበረ። ደግ አደረግሽው። እኔ የምላችሁ አንድ ልነግራችሁ እንፈልገው ነገር አለ። ምንድን ነው? ይሄ ቲቸር አየለ አንዳንዴ ደስ የማይል ነገር ይለኛል። ምን አይነት ነገር? ለምሳሌ ደህና ደራችሁ ልጆች። በጣም ጥሩ ዜና ይዤላችሁ መጥቻለሁ። ምን ነው? ከተማችን ውስጥ የቆዳ ንግድ ኤግዚቢሽን ሊካሄድ እንደሆነ ሁላችሁም ታውቃላችሁ አይደል? አዘጋጆቹ የእኛ የሙዚቃ ዝግጅት እንዲያቀርብላቸው ይፈልጋሉ። ምሪኖክ፣ ግን ስለኛ እንዴት አወቁ? የፌስቲቫሉ ቀን ያቀረባችሁ ዝግጅት እኮ ብዙ ሰው ጆሮ ደርሷል እና ይከፍሉናል ማለት ነው? አዎ ሚሚ፣ ገና ስንት እንደሚከፍሏችሁ ግን አላወቁም። አቦ በእናት እቺማ የመቼ የምትመች ወሬ ናት። teacher ሄኖክ ልብስ ይሰጡናል። የቆዳ ሱሪ ቢኖረኝ በጣም ነው ደስ እሺ ደግሞ ጀመራ ሜላት ልብስ እንኳን የሚሰጧቸው አይመስለኝም። ሲያስጠላ። በሉ መጀመሪያ ግን ቤተሰቦቻችሁን አስፈቅዱ። እኔም ላነጋግርላችሁ ፈቃደኛ ነኝ። እሺ ጥሩ። በኋላ ክፍል እንገናኝ። እሺ። ይህን ለማመን ይከብዳል በጣም እንጂ። እናንተ ጠዋት በጣም ደብሮኝ ምንም ያነቃቃኛል ብዬ አላሰብኩም ነበር። የእኛ ግን አስማተኛ ነው። በጣም በሉ ሁላችንም ማታ ለቤተሰቦቻችን እናስፈቅድና ነገ ለተሻለኝ ነው ክንነግረዋለን። ፈቶ ሲያየሽ አንቺ ተመልካች በውበት ቁንጅና ማን ነበር ያላንቺ? ውበት ቁንጅና ማን ነበር ያላንቺ? ኧረ ወፎቹ ረገቡሽ። አንቺ ማካበድ ልማድሽ መሆኑን መች አጣሁት። ባሌ ልቅቃይን አቀብለኝ። ይኸውልሽ ይኸውልህ ደግሞ እንትን የአስር ብር ዝርዝር እፈልጋለሁ። አለ አለኝ። ለምንድን ነው የፈለግሽው? መኪና ተራ ሳንቲም የመዘርዘር ቢዝነስ ሊጀምር ነው። አንድ ብር በዘጠና ሳንቲም እየዘረዘር ከእያንዳንዱ ብር ላይ አስር አስር ሳንቲም አተርፋለሁ ማለት እኮ ነው። ጥሩ ሀሳብ ይመስላል። እንዴ ቀላል። እሺ ውሻውንስ ምን ልታደርጊው ነው? ተከተልም ማየትም አይሄድም፣ አብሮኝ ይዘረዝራል። አረ ብቻዬን። በይ ይኸውልሽ፣ ይኸው ፈተናችሁን ለመጨረስ አስር ደቂቃ ቀርቷችኋል። አቁሙ ስል ወረቀታችሁን ገልብጣችሁ ታስቀምጣላችሁ። ቲቸር፣ ውጭ ያለው ጫጫታ እየበጠበጠ ነው። ምንም መስራት አልቻልኩም። ልጆች ሌላ ቦታ ሄዳችሁ ተጫዋቱ። ተማሪዎች ፈተና ላይ ናቸው። ጉዴ! ምነው ቀሚሴ ተቀደደ አይታየሽም? ለምለም እሙዬ፣ ኧረ በእናታችሁ ዝም በሉ። ሳራ ቀሚስ የተቀዱ ነው። ወይኔ ፓንትሽ ይታያል እንዴ! ሜላትና ሙዬ ምንድን ነው የምትሾካቸኩት? ተነሱና ወደዚህ። ሙዬ አንቺ ከፊት ከፊት ሂጂ፣ እኛ ከኋላሽ እንሸፍንሻለን። ተነሽ ለምለም። እሺ ሜላት መቀደዱ ይታያል። ምንም አይታይም፣ ሸፍነንሻል። ሳራ ተነሽ እንጂ። ወዴት ነው? ሙሉ ባንዱን እኮ አልጠራው። ምን ትከተለተላላችሁ? አይ ሳይሆን teacher ምን መሰለ ቀሚሷ ተቀዶ እስቲ ሌው እንዴ teacher ሌው እስቲ አየሁት። teacher ስለ ቀሚሷ መቀደድ ነው እንጂ ያወራነው፣ ነው አምኛቸዋለሁ በቃ በሉ አሁን ወደ ቦታችሁ ተመለሱ። ሳራ፣ ተማሪዎች ጨርሰው ሲወጡ blackboard ኡን ታጠፊልኛለሽ። <laughs> ሜላት፣ ቀጥ ብለሽ ተራመጂ። ወደ ጎን እየወጣሽ ነው። ቀን ሙሉ እንደዚህ ከኋላ ስንሄድ መዋል አንችልም። ደግሞ እንደዚህ መንጓተት ለስሜ ጥሩ አይደለም። <laughs> እኔ እኮ ትርፍ ዩኒፎርም አለኝ። ከፈለግሽ ምሳሳ ከመደወሉ በፊት ሄደን ማምጣት እንችላለን። ውይ ሜላትዬ፣ በጣም ነው ደስ የሚለኝ። በሉ ልንታጠፍ ነው። ሁለታችሁም ለመዞር ተዘጋጁ። ተዘጋጅተናል። ሳራና ሚሚን እዚህ ጅረቱ ጋር ይቀጠር ናቸው። በሉ አንድ ላይ ለመቀመጥ ተዘጋጁ። በጣም ነው የምናስቀው። በጣም አይ ጀለሶች፣ ሰላም ነው ሚሚዬ? ፊት ነው አንቺ ሚሚ፣ ተፈቅዶልሽ የለ እንዴ? ለምንድን ነው በበሩ ማትገቢው? ባግሽ ልምድ ሆኖብኝ እኮ ነው። እንዴት ናችሁ? መጣሽ ታሪ እኔ ምለው የንግድ ኤግዚቢሽኑ ላይ ምንድን ነው የምንዘፍነው? ጣይቱን እንዝፈን። አሪፍ። እሺ እንጀምር። አንድ ሁለት ሶስት ኩሩ ንግስት የሴት አርበኛ አትንኩኝ ባይ ፍርዳ ወቅዳኛ ለነጻነት ፋና የሆነች ብልህ ጀግና እመቤት ማነች? ኧረ ገረግ እንዴት ቢደረግ የምረሳት የራሴን ማድረግ ፀሐይ ሆና ሀገር ምንድን ነው ቅድም ስለቲቸር አየለ የምነግራችኋል ያልሽው? እኔ ከእሱ ጋር ማሳልፈው ጊዜ በዝቶብኛል። አባዬ ደግሞ የተማሪዎች ደብተር ድጋሚ ማረም እንድጀምር አደረገ። ማረም ትተሽ ነበር እንዴ? አዎ አቁሜ ነበር። ብታዪ የማይሆኑ የማይሆን ጥያቄ ነው የሚጠይቀኝ። በቀደም ዕለት የፍቅር ጓደኛ አለሽ ብሎ ጠየቀ። teacher አየለ ነው እንደዛ ያለሽ? ዝም ብሎ ፈታ ሊያደርግሽ እየሞከረ ይሆናል። ዘና ያለ አስተማሪ ነው። ግን አስተማሪ ተማሪው እንደዚህ አይነት ጥያቄ መጠየቅ የለበት። የሆነ የሚጨንቅ ነገር አለው። እኔ እንደዚህ አይነት ነገር አይመቸኝምሽ። ወንዶች ማለት የሆኑ ቀፋፊ ነገሮች ናቸው። እኔ ጎዳና ሳድር ስንት አይነት ጉድ እንደሚያጋጥመኝ አታቂ። ሁሌ ራሴን እየጠበቅኩ ነው የምንቀሳቀሰው። አንቺም ራሽን እንድጠብቂ ነው መክርሽሽ። ሚሚ ደግሞ አታካብጭ። በእርግጥ ሳር እየጠየቀች ጥያቄ ትክክል አይደለም፣ ግን ደግሞ ከአባትሽ ጋር ስለሚተዋወቁ ይሆናል እንግዲህ። ወይኔ ነገሩን አክብጆ ይሆናል። እሙዬ ቀሚስ መቀየር ከፈለግሽ ሳይደወል ቶሎ ሄደን ማምጣት አለብኝ። ኧረ እውነትሽን ነው የሚላት ይ ኑ በሉ ከኋላ ተከተሉ። አይ የበለጠ ልንጃጃል ነው ደግሞ ሚሚዬ፣ በኋላ እንገናኝ። ምን ሆናችሁ ነው እንደ ሰልፈኛ ተደርድራችሁ የምትሄዱ? በጣም ነው የምታስቁትሽ። ባታቂ ነው የሚሻልሽ። በቃ እኔ መሄድ አለብኝ። መኪና ተራ ሳንቲም እየዘረዘርኩ ብዙ እየሸቀልኩ ነው። በኋላ እንገናኛለን። ቻው ሚሚ የት ጠፍተሽ ነው? ምን አገባ? ምን ፈልገ ነው? ተሳፋሪዎች እየጠራሽ መኪና እንድትሞይል ሊፈልጌ ነው። ተሳፋሪ እንድጠሪ ሳንቲም በራብ ውስጥ ቀይሪ። ሰው እንዴት እንደሚሻማ እንደሚሻማየው አይደል እንዴ? ተከተልዬ ሰማ፣ አዲስ ስራ ተገኘልኝ። ምን ይመስላል? በቃ ተስማምተናል። ምንድን ነው የምትጠብቂው ታዲያ? በቃ ጀምሪ። ተጓዥ ተጓዥ ተጓዥ አለን ፈጣን አድራሽ ነይ ግቢ ቆንጂ ለአንቺ ቦታ ይዣለሁ። እያፍነከነኩሽ ነው ያደርስሻለሁ። ኧረ ቀዮ ቀዮ ጫማ ያምራል፣ እንዳይነከው አፈር። ሂሳቡ በኛ ነው። ብቻ አንተ ተሳፈር። ይበናልሽ። ኧረ ቀልድ ነው በናት። ኧረ ግባ አንተ ተጓዥ ተጓዥ ተጓዥ አለን ፈጣን አድራሽ። አዎ ግቢ ግባ፣ መርጠን እንጭናለን። <laughs> ሰውና ጉዳዩን እናገናኛለን። አንቺ እዛ ጋር ወዴት ነሽ? ለነገሩ ዘንቢልሽ ምናምን ሙዴ የለውምሽ። እኔ ስሜ ሚሚ፣ ሹፌር እጥፉ። በምርጡ መኪና ግቡ፣ ተንሳፈፉ። እንግዲህ <laughs> እናንተን በመውደድ ሆነ ሹፌር እንጂ እጥፉማ ነበር አውሮፕላን ነጂ በለው። <laughs> ኧረ ወይኔ ነፍሴ ግባ። እዛ ጋር ስጠጋ በለት አራተኛ ወንበር ላይ ተጓዥ ተጓዥ ተጓዥ አለም ፈጣን አድራሽ ዳዲ መዝናኛ ማዕከል እየጠበቀኝ ነው። እኔ ልሂድ። ሜላትዬ ለቀሚሱ አመሰግናለሁ። እሺ ነገ መልስልሻለሁ። ችግር የለውም። ቻው ቻው። ሜላት እሙ ለምለም ወይ ከትችራዬ ለጋር ጥናት አለብኝ። አብራችሁን መምጣት ትችላላችሁ። ይቅርታ ሳርዬ፣ እኔ እንኳን አልችልም። ወንድሞቼን ከትምህርት ቤት ከማምጣቴ በፊት የሆነ ቦታ መድረስ አለብኝ። ሳርዬ፣ እኔም አብሬሽ ብመጣ ደስ ይለኝ ነበር። ነገር ግን አባዬ ቤት ይኑር አይኑር ስለማላቅ በጊዜ ብሄድ ይሻላል። ግን በጣም ከፈለግሽን ትንሽ ጊዜ አብሬሽ ቆይቼ ልሂድ። አትቸገረኝ። በቃ ምንም አልሆንም። ቻው። በቃ ቻው ሳርዬ። ሜላት ታዲያስ ፋሲል ነኝ ታውቅኛለሽ አይደል? የሳራ ታላቅ ወንድም ነው። ሀይ ፋሲል። ይሄ ደግሞ ጓደኛዬ ነው ሰለሞን ይባላል። እረ ፋሲል እውነትህን ነው፣ ቆንጆ ናት። በሉቻ ቆይ እንጂ ስልክ ቁጥርሽን ስጭኛ። ምን አልሰጥህም። እንዴማ ማቱኝ ሁሌ ሳይሽ ታየኝ የለ እንዴ? ከተመቸሽኝ ዘመን የለኝም። አባቴ ከወንድ ጋር ስልክ እንዳወራ አይፈቅድልኝ ደግሞ ከአንተ ጋር ቆሜ ቢያኝ ይገለኛል። ቁጥርሽን ማሳሰጭኝ የትም አልሄድም። በቃ አንቺ ደግሞ ቁጥርሽን ስጪውና እኔ እድልሻለሁ። ምን ይገግማሉ? አልሰጥም አልኩ አልሰጥም። ማለት የፈለግሽው ገብቶኛል። ዛሬ አልሰጥም፣ ነገ ጠይቀኝ ነው አይደል? ሜላት ምን ሆነሽ ነው የምትሮጪው? ቆንጆ አልባላም እኮ ሳራ፣ እራት ደርሷል። እሺ ማዬ። አባ ሳራ፣ እኔና ጓደኞቼ ማለቴ የእኛ ባንድ የንግድ ኤግዚቢሽን ላይ እንድንዘፍን ተጠይቀናል። አይሆንም ሳራ፣ እባክህን አባዬ፣ ይከፍሉናል። ገንዘቡ ደግሞ ሚሚንና ሙጌን በጣም ይረዳቸዋል። አውቀሽ ልታናድጅኝ እየሞከርሽ ነው። ካሁን በኋላ ሙዚቃ የሚባል ነገር የለም ብያለሁ። እሺ አባዬ። ሳርዬ፣ መዝፈን መደነስ የትም አያደርስም። እንጀራ የሚወጣው በመማር ይልቅ ጊዜሽን ከአየለ ጋር በማጥናት ብታሳልፍ ይሻላል። እሺ መሰረቴ፣ ይኸው ቀሚስሽን ሰፍቼልሻለሁ። እሺማ መስዬ፣ ቀሚስሽን ስለቀደድኩብሽ ይቅርታሽ። ችግር የለውም። እኔ እኮ ነኝ ቀሚስሽን ይዤብሽ ሄድኩት ብታይ፣ እኔ ደግሞ እንዳያልቅብኝ ሙሉ ወደ ላይ ስስቡ ነው አንዳችሁ ሲወልቅባችሁ፣ አንዳችሁ ደግሞ ተቀዶ እንደ ውስጥ ስሪያችሁ ሲታይባችሁ ነው አይ አላችሁ። እንደው እናንተ ልጆች ሶስታችን ብቻ ስንሆን እንዴት ደስ እንደሚል ጊዜ እንዲህ እንድንኖር ነው የምፈልገው። እሙዬ። አቤት እማ። እስቲ ሬዲዮኑን አጥፊ። ለምን ሬዲዮኑ ጠፋ? ዛሬ ሽማግሌዎቹን አግኝቻቸው ነበር እና እናማ አባዬ ሊመለስ ነው። ለምንማ አሁን እኮ በጣም ደስተኞች ነን። እሱም ሲመለስ እኮ እንዲሁ እንሆናለን። ለአጠፋው ጥፋት ስለተቀጣ ተመልሶ ሲመጣ ነገሮች ሁሉ ይስተካከላሉ። እንዴ እሙዬ፣ ወዴት እየሄድሽ ነው? እሙ ተመለሽ ብዬሻለሁ። አንቺ ልጅ you